طيب الحمد إيه، لله والصلاة والسلام على رسول الله وعلى آله وصحبه ومن والاه زاري باب صفة الحج ودخول مكة بدم تكتاتلو وعن جابر بن عبد الله رضي الله عنهما أن رسول الله صلى الله عليه وسلم حج فخرجنا معه حتى إذا أتينا ذا الحليفة فولدت أسماء بنت عميس اغتسلي واستثفري بثوب وأحرمي وصلى رسول الله صلى الله عليه وسلم ثم ركب الأسواء حتى إذا استوت على البيت أهل بالتوحيد لبيك اللهم لبيك لبيك لا شريك لك لب الحمد والملك لا شريك لك حتى إذا أتينا البيت استلم الركن فرمل ثلاثة ومشى أربعة ثم أتى مقام إبراهيم فصلى ورجع إلى الركن فاستلمه ثم خرج من الباب إلى الصفا فلما دنا من الصفا قرأ إن الصفا والمروة من شعائر الله ابدأوا بما بدأ الله به فرق الصفا حتى رأى البيت فاستقبل القبلة فوحد الله سبحانه وتعالى وكبره وقال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا أنجز زاب وحده ثم دعا بين ذلك ثلاث مرات ثم نزل إلى المروة حتى إذا انصبت قدماه في بطن الوادي ساعة حتى إذا صعدتا مشى إلى المروة ففعل على المروة كما فعل على الصفا ذكر الحديث وفيه فلما كان يوم التروية جه إلى منى وراكب النبي صلى الله عليه وسلم فصلى بها الظهر والعصر والمغرب والعشاء والفجر ثم مكث قليلا حتى طلع طلعت الشمس فاجاز فاجاز حتى عرفه فوجد القبه قربت له بنمره فنزل به حتى اذا زالت الشمس امر القصواء او امر بالقصواء فرحلت له فاتى بطن الوادي فخطب الناس ثم اذن ثم اقام فصلى الظهر ثم اقام فصلى العصر ولم يصلي بينهما شيئا ثم ركب حتى أتى الموقف فجعل بطن ناقته القصواء إلى الصخرات فجعل بطن ناقته القصواء إلى الصخرات وجعل حبل المشاة بين يديه واستقبل القبلة فلم يزل واقفا حتى غرب الشمس وذهبت حتى غاب القرص ودفع إن رأسها لا يصيب مورك رحله ويقول بيده اليمنى الناس تحليلا حتى تسعد حتى اتى المزدلفه فصلى بها المغرب والعشاء باذان واحد واقامتين ولم يسبح بينهما شيئا ثم اضجع ثم اضجع حتى طلع الفجر وصلى الفجر حتى تبين له الصبح باذان واقامه ثم ركب حتى اتى المشعر الحرام فاستقبل القبلة فدعاه وكبره وهلله ووحده فلم يزل واقفا حتى أسفر جدا فدفع قبل أن تطلع الشمس محسر فحرك قليلا ثم سلك الطريق الوسطى التي تخرج على الجمرة الكبرى حتى أتى الجمرة التي عند الشجرة فرماها بسبع حصيات يكبر مع كل حصاة منها كل حصاة مثل حصى الخذف رمى من بطن الوادي ثم انصرف إلى المنحر فنحر ثم ركب رسول الله صلى الله عليه وسلم فأفاض إلى البيت فصلى بمكة الظهر رواه مسلم مطولا مسلم ዘግበውታል አርዝመዋል የዛዝመብና طيب በጥቅሉ አይሰማም طيب وعن جابر بن عبد الله كجابر بن عبد الله تزجب رضي الله تعالى عنه عنهما የሚለው አባትየውን ጨምሮ ነው ጃብርም አብዱላህም ሁለቱም ያው ሱሐቦች ሙስሊሞች ናቸው ان رسول الله صلى الله عليه وسلم حج ነብዩ አለይሂ ሰላቱ ወሰላም ሐጅ ሰርተዋል አለ እዚህ ጋር እንግዲህ ቂሳው አለቀ ሐጅ ሰርተዋል ሰርተዋል ከዛ በኋላ አሰራራቸው ምን ይመስል ነበር ወደሚለው ሲመጣ ዝርዝር ገባ فخرجنا معه ከሳቸው ጋር አብረን ሐጅ ወጥተን ነበረ حتى اذا اتينا ذا الحليفه ነብያችን ከየት ነው የሚነሱት ሐጅ ሊሰሩ ከየት ነው የሚመጡት መዲና የሚመጡት ከመዲና ነው ከመዲና ተነስተው حتى اذا اتينا ذا الحليفه ذا الحليفه احرام ቦታ ነው እዛ ስንደርስ ተወለደት አስማኡ ቢንቱ ዑመይስ የሚገርመኝ ይሄ ነው መውለጃው አቀርቦ ለሐጅ አብራ ወጣች ማለት ነው እኛ ግን መጫትነን አንሄድም እንላለን አይደል መጫቱና ወጣ ገና ከሰፈሩ እየወጡ ነው ዘልሁለይፋ ማለት 20 ኪሎ ሜትር ነው ለመስጊድ ለመስጊድ ነበዊ እዛው ወለደች አስማ ቢንት ዑመይስ طيب احرام ማለት ትችላለህ አትችልም فقال ነብዩ አለይሂ ሰላቱ ወሰለም አሏ ከወለደች በኋላ اغتسلي አሏት ታጠቢ ማለት ነው واستغفري ቢተውቢን እንግዲህ አሁን ዘመናዊ ማሸጊያ ስላለ እሸጊው በስ ይያላት ነው ቦታውን ምኑን እንዳትሉኝ ወአህሪሚ احرامም አድርጊ احرامም አድርጊ አሏት وصلى الله صلى الله عليه وسلم في المسجد እዛው ዘልሁለይፋ ውስጥ መስጊዱ ሶላት ሰገዱ ነው የሚለው የሰገዱ ሶላት ያው ፈርድ ሶላት እንደሰገዱ ነው የሚነገረው ከዚያ ወጡና ثم ركب القصواء ቀስዋ የምትባለዋን ፈረሳቸውን ጋለቡ ሰፊየዋ ያው ካሸገች በኋላ ኢህራም ማረፍ ይችላል ኒፋሳ ላይ ነው ሶላት የላትም እንደምታውቁት ወራባ ላይ ያለ ሴት ኒፋሳ ላይ ያለ ሴት አሰግድም ግን ሐጂ ኢህራም ማድረግ ትችላለች ጧፍ ነው ኋላ የማይፈቀድላት እንጂ ትችላለች ስለዚህ ምንድነው ያለው ቀጥታ እሺ ታጠቢና ገላሽን ከዛ በኋላ አዲስ ለሚወጣው እሸጊው አሏት خلاص በልብስ ነገር በዛ ጊዜ ያለው ነገርና በዛው አሽጋው ያው ምትልበት ቦታ ማም እንዳይበክላት ምንጣፍ እንዳይበከል ለዛ ነገር ነው ብቻ ከዛ ወጡ ማለት ነው ከዛ እሳቸው ሶላታቸውን ሰገዱና ቀጥታ ወደ የትራንስፖርት መገልገያ በዛን ጊዜ ያለው ፈረስ ነው ግመል ነው የተለያዩ ነገሮች ናቸው እነዚህ ያሉት እንጂ ያው መኪና ማንባ ነገር የለም ስለዚህ ቀሷ የምትባለዋ ግመል ነች ናገ ሴት ግመል ናት እሷን ጋለቡ ማለት ነው طيب አንዳንዴ ቀሷ ይላታ አንዳንዴ አድባ አንዳንዴ ጀዳ እያሉ የሚል ነገር አለ አላየሃል ቀሷ የሚለው ለነብያችን አለይሂ ሰላቱ ወሰላም የሴት ግመል ስም ነው ሴት ግመል ነበረቻቸውና የሷ ስም ነው እንደውም ወሄለቲ ሀጀራ አለይሃ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ነብዩ ያደረጉባት ነች ተወዳድረው ነበርና ሲወዳደሩ ከሰሃቦች ጋር ሲያሸንፉ መስል ነበረ አንድ የተሸነፈች ይቺው ተብሏል እና የነብዩን ግመል ለምን ይቀድማል ተብሎ ሰውየው እንደውም ሰሃቦች ቆጣ ብለው ነበር ቀን እንደዚህ ነው አንድ ቀን ስታሸንፍ አንድ ቀን ስትሸነፍ አንድ ቀን ሲያምርብህ አንድ ቀን ሲከፋ ነው የታወቀ ነው ብለው ነብዩ አለይሂ ሰላቱ ወሰለም ይሄ አይግረማችሁ ሁልጊዜ በላይ የሆነ ሰው የበላይ ሆኖ አይቀጥልም ያረግመናል አላ ይሃል ግመላቸውን ጋለቡ ለማለት የተፈለገው ስምም የእንስሳ ስም እንደሚወጣ ነው የሚነግረን hatta اذا استوت به على البيداء ሜዳው ላይ በይዳ የሚባለው ያው ሜዳ ነው እሱ ላይ ተስተካክላ ያው ግመል እንደምታውቁት ተመታ ነው ተኝታ ነው የሚጋልቧት ከዛ ተነሳች ማለት ነው እሳቸውን ይዛ አህለ ቢተውሂድ ያን ጊዜ አላህን አንድ በማድረግ ድምጻቸውን ከፍ አደረጉ ምን ብለው ለበይክ አለክ ለበይክ ላ ሸሪከ ለከ ለበይክ እነ الحمد ونعمت لك وملك لا شريك لك ብለው የተውሂድ ቃል ተናገሩ ማለት ነው ይሄ ተውሂድ ነው አሁንም ደግመን ደጋግመን ደግሜ ደጋግሜ እገዛለሁ ማለት ነው ላ ሸሪከ ለክ ተጋሪ የለህም አሁንም ለበይክ አሉ ኢነል ሐምድ ምስጋና ወኒዕመተ ጸጋ ለከ ላንተ ነው ወልሙልክ ሹመትም ስልጣንም ንጉስነትም ላ ሸሪከ ለክ ላንተ ምንም ተጋሪ የለለህ ሲኮን ወይም የለህም የሚለውን ቃል የተውሂድ ቃል ተናገሩ حتى اذا اتينا البيت بيت الله ስንደርስ እንግዲህ ጉዞውን ያጥር አደረገና እዛ ኢህራማቸው መነሻቸው ነገረን ስንት ቀን ፈጀባቸው ዝርዝሩን አልነገረንም መካ ደረሱ ነው حتى اذا اتينا البيت بيت الله ስንደርስ استلم الركن መጀመሪያ ያደረጉ ምንድነው ሩክን ማዝገ ተፈልገው ማዘን ማለቱ ሀጀር الاسود ያለው እዛ ስለሆነ ነው አጀር ራሱን ዘየሩ ማለት ነው ሰለመ ማለት ፈረመለ ፈላፋ ሶስት ጊዜ አረተረቱ ሶስቱን ዙር እስከሚዞሩ ሶስት ጊዜ ሲባል አንድ ዙር አንድ ሁለተኛው ይተዋ ሶስተኛው ዙር እስከሚዞሩ ረመል አደረጉ ረመል ታቀላችሁ እያረተረቱ መህር ነው ዑምራ ሰራችሁ አጅ ሰራችሁ ታቀፋላችሁ እግሩን ተወጣልጣል እያደረጉ መሮጥ ነው እንደ ስፖርት እንደሚሰራ ሰው ከዛ ወመሻ አርባን ቀሩን አራቱን ግን ቀስ ብለው ሄዱ ማለት ወመሻ ማለት ሳይሮጡ ቀስ ብለው ሄዱ ማለት ነው አሁን ምን ላይ ናቸው ጧፍ ላይ ነው ሳይ ላይ ናቸው ሶፋ ላይ ናቸው ማን ነው ይቅርታ ጧፍ ጧፍ ላይ ናቸው ጧፍ ሰባት ጊዜ የሚደረገው ሶስቱም ዙሪያ በመሮጥና በማረትረት ቀሪውና አራቱን ቀስ ብሎ በመሄድ ይሄን ያደረጉበት ራስን ቻለ ሰበብ አለው ሰሃቦች ሂጅራ ሲያደርጉ ያው አዲስ ሀገር እንደምታውቁት ትንሽ ወባው ምን ያስቸግራል መዲና ላይ ሄደው ትንሽ ደካክመው ነበር ቁረይሾች ሰሞን ይገባሉ ይመጣሉ ምናምን እንዲያሉ ይያሉ ያወሩ ነበር ይባላል ደክመዋል ምናምን ቁጣ ይባገላቸዋል ይያሉ እና ነብዩ አለይሂ ሰላቱ ወሰለም እዛ ጧፍ ላይ ኃይላችሁ ማሳየት አለባችሁ አሉ ደካማ መሳችሁ እንዳትታዩ ደካማ አይፈልግም ጠንከርከር በሉ ብሎ አጠናከራቸውና ሶስቱን ዙሪያ እና በሩጫ ሰሩ እኒህ እንኳን ሊደክሙ ሯጭ ሆኖ ነው የመጡት እንደም ጉበት ጨምረው ነው የመጡት ብለው እስከሚሉ ድረስ ማለት ነው ከዛ በኋላ ኃይላቸው ካሳዩ በኋላ ቀስ ያደረጉት በዛው ኋላ ቀስ በኋላ በደንብ ተከታተሉ መጀመሪያ እንደደረሱ ሀጀር አስወድን እዘየሩት ከዛ ቀጥለው ሰባት ዙሪያ ጥምጥም ጧፍ አደረጉ ጨረሱ ወዴት መሄድ አለባቸው ምን ማድረግ አለባቸው ثم اتى مقام ابراهيم ኢብራሂም መቋም የሚባለው አሁን ያው በመሰተ ተደርጎ የምናየው ማለት ነው እዛ አካባቢ መጡና ፈሰላ ሰገዱ ምን ሰገዱ ረካዓተይ ሁለት ረካ የምን ረካ የጧፍ ረካዓተይን ይባላል ሁለት ረካ ይሰገዳል እሱን ሰገዱ ከዚያስ ወረጃ መልሰው መጡ ወደ ካባው ኢለ ሩክኒ ወደ ሀጀር አልአስወድ ፈስተለመው ድጋሚ ዘየሩ ሁለተኛ ማለት ነው ثم خرج ከዛ በኋላ ወጡ ወደ የት ወደ ሶፋ መርዋ ሳይል ያደርጉ ወጡ ሚነል ባቢ በበሩ ለሰፋ ወደ ሰፋ ወደሚወስደው ከመስጊዱ በር ወደ ሰፋ በሚወስደው ሄዱ ማለት ነው ከዝማደና እንደቀረቡ እንደደረሱ ሚነሰፋ ሶፋ የሚባለው ተራራ ላይ አሁንም ይታያል ሶፋ እዛ እንደደረሱ ቀራአ አነበቡ የቱን የሚቀጥለውን አንቀጽ ኢነ ሶፋ ወልመርወተ ሚን ሻዓኢሪላህ የሚለው የቁርአን አንቀጽ እስከመጨረሻው አነበቡት አነበቡ በኋላ አብደኡ ጀምራለሁ አሉ ቢማ በዳ አላሁ ቢሂ አላህ በጀመረው አሉ ታቀራራለ እዚህ ጋር በደም ተከታተሉኝ አብደኡ እጀምራለሁ ቢማ በዳ አላሁ ቢሂ እርሱ አላህ በጀመረው አላህ ቁርአን ሲያወርደው ምን ብሎ ጀመረው ነሰፋ ብሎ ወልመርወታ ነው ከሰረው ማለት ነው ወኢብዳኡ ቢላሁ ቢኢብዳኡ ማትዛዝ ታበጃቸው ነው ትርጉም ይለያያል አነባበቡ ሲቀየር አብደው ከሆነ ምዕራፍ ጀምራለሁ ያልነሳቸው بما بدا الله الله በጀመረው ኢብዳኡ ብራን ካነበብነው ጀምሩ እናንተ ሷሃቦቼ ማለት ነው ቢማ በዳ አላህ አላህ በጀመረ በሶፋ ጀምሩ ማለት ነው ከዛ ፈረቀ ሶፋ ሶፋ ተራራው ላይ ወጡ አሁን ለምልክት አስቀምጠው ተራራው ከፈረ ብላ ነበር ሐታ ረአል በይተ ሶፋ ላይ ሲወጡ በይቱላህ ወደ ካዕባ ስንዞር በይቱላህ ይታየናል እንደውም አሁንም ላለመዝጋት እየሞከሩ ነው በተለያየ ጊዜ መስጊድ ሲሰሩ እዛ ሶፋ ላይ ሆኖ መስጊድ እንድታደርገው ካባው እንድታደርገው እየሰሩ ያሉ አሁንም እዛ ላይ ሆነው ላስፋስ ወከኛጉ አላህን ብቸኛ አደረጉ አከበሩትም አላቆትም ምን ብለው وقال قالوا لا اله الا الله وحده ان صفات ከቀሩ በኋላ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا اله الا الله وحده انجز وعده የሚለውን እንግዲህ ቀሩ ማለት ነው ይሄን መቅራት አላህን አንድ ማድረግ ነው طيب ትርጉሙ ከፈለጋችሁ ላ ኢላሃ ኢላላህ ከአንድ አላህ በስተቀር በአግባብ የሚመለክ አምላክ የለም ወህደሁ ብቻውን ሲሆን ላ ሸሪከ ለሁ ምንም ተጋሪ የሌለው ሲሆን ለሁል ሙልኩ ስልጣን እሱ ነው ወለሁ الحمد ምስጋናም ለሱ ብቻ የሚገባው وهو على كل شيء قدير رسول الله በሁሉም ነገር ቻይ ነው لا اله الا الله وحده انجز وعده ማለት ቀጠሮ ከበረ ማለት ነው አንጀዘ وعده ቃሉን ቃል የገባውን የፈጸመ ማለት ነው ፈጽሞላችኋል ረዳችኋል የበላይ ትሆናላችሁ ቆጣጠሩታላችሁ ተባሉ በተግባር ታይቷል ወነሰረ عبده ባሪያውን የረዳ وهزم الاحزاب ፓርቲውን አብሮ የመጣውን የጥላት ቡድን ሽንፈት ያከናነበ ወህደሁ ብቻውን ሲሆን አህዛብ ታቃላችሁ በአምስተኛው ዓመተ ሂጅራ ወይም በአራተኛው ምንም አለ ያው አራት ጫፍ ላይ አምስተኛው መጀመሪያ ላይ ስለነበረ ታሪኩ በሁለት ይነገራል መዲና ላይ ሄዶ ሊወሯቸው የነበሩት ሱረቱል አህዛብ ቁርአን የመጣበት ነው ያ የመጣን ኃይል አላህ ንፋስ አምጥቶ አርበርብሩን ይመልሳቸው ስለዚህ ወሃ ዘመል አህዛብ ወህደው ማንም ሳያግዘው በብቻው ያን ሁሉ ጥላት የበተነልን ማለት ነው ፈዳአ በይነ ذلك ካሉ በኋላ ዱዓ አደረጉ እዚህም በዚህ በዚህ ማከል ላይ ያሉ እዛው ሶፋ ላይ ዱዓ አደረጉ ثلاث مرات ደግሞ ይደጋገሙ ሶስት ጊዜ ثم نزل الى المروه ከዛ ወደ መርዋ የሚከደው ወደ መርዋ ሄዱ ወደ መርዋ ስንሄድ ቆልቁለት አላይታችሁ ከሆነ ቆልቆል ዘቅያሽ ቦታለች አረንጓዴ ጫፍና ጫፍ ላይ የጎርጓዳው ምልክት መጀመሪያው መጨረሻውም አብጅተውበታል መብራት እያደረጉባት ድሮ ቀለም ተቀብቶ ነበር አሁን አምፖሉ ራሱ ነው የሚታየው እዛ ወደ ቆይቆቱ ወረድ ሲሉ hatta ይደንሰበት ቀደማሁ ነው የሚላል እግሮቻቸው እዛ ወርጓዳ ቦታ ላይ ሲረግጡና ሲደርሱ ሲወርዱ ለባታ ተንሰበት ማለት ፍጥነት ጨመሩ ሲበጥን ይዋዲ ሸለቆ ላይ ሲደርስ ሰዓማት በፍጥነት ይሮጣል ሽርጣቸው እየተወሳሰበ ላይ ወደ ጉልበታቸው እስከሚወጣ ድረስ ሩጠዋል ይላል ለወንድ ብቻ ነው ባይሆን ሴቶች እንዳትሮጡ ማራቶን ከቻላችሁ ሩጡ እንጂ ዛው ሳይሮጥም ማራቶን ብቻ እንዳትሩኝ hatta idha sa'idata ከዛ ደግሞ ጎርጓዳው ወይም ቆልቁለቱን ጨርሰው ወደ ከፍታው ሲደርሱ መሻ ኢለ መርወቲ ወደ መርዋ ሩጫቸውን ምን ቀስ ብለው መሄድ ጀመሩ ማለት ነው መሻማት ቀስ በመራመር ነው ይህንን አካሄድ ሰባት ጊዜ ሄደው ሲመጡ ሁሉ ይፈጽሙታል ففعل على المروه ከዛ መርዋ ደርሰዋል መርዋ ላይ ሰሩ كما فعل አለ ሶፋ ሶፋ ላይ ያደረጉት ሁሉ የቁርአን አንቀጽ አነበቡት ከዛ በኋላ ላይላ ኢላላህ ወህዳ ማንም ቀሩ ከዛ ሰው ዱዓ ሁሉ ይቀጥላል ወፊህ ዘው ሐጃቸው አፈጻጸማቸው ላይ ወይም ከዚሁ ሐዲሱ ወዘከረል ሐዲስ ማለት ሐዲሱን በረጅሙ ጠቅሰውታል እኔ ያሳጥረዋለሁ ያው ነው ሐጀር ዝጋ ሙስሊም ላይ ግን በሰፊው ዘግቦታል ብሎና ቅድም فلما كان يوم الترويه የስምንተኛው ቀን ዙልሂጃ ሲደርስ ይሄ ከዛ በፊት ነበር ያደረጉት ተወጀሁ ፊታቸውን አዞሩ ነብዩና አለይሂ ሰላቱ ወሰለም ሱሐቦች ኢላ ሚና ሚና ወደሚባለው ዘለቁ የስምንተኛው ቀን የሚከረው ወረኪበ النبي صلى الله عليه وسلم ነብያችንም ጋለቡ ሚና ለመሄድ ረኪበ النبي ምንን ጋለቡ ያቺው ቀሷ የተባለችው ግመላቸውን فصلى بها الظهر ዙህርንም እዛ ሰገሩ የት ሚና የስምንተኛው ቀን ሚና ላይ አምስት አውቃ ሶላት ይሰገዳል ከማን ጀምረን ከዙሁር ጀምረን ዙሁር አሱር ዒሻ ነገ ዘጠነኛው ቀን ፈጅር ፈጅር እንደሰገርን ፀሐዋ ብልጭ እንዳለች ወደ ምን ሄደው ወደ ጧይፍ ማለት ቀጥታ ወደ አረፋ ይወጣ ፀሐዋ ፈጅርን ሰግደን ፀሐዋ ከወጣ ወደ አረፋ ነው የሚከረው ለፋስን ሄድ ግን ሙዝደሊፋ መንገድ ላይ የምናገኘው እናልፈዋለን እንዲገባሽ ያለ አያችሁት ሙዝደሊፋን ረግጠን ተራም የምንወጣው ፈጅርን ሰገዱ እዛው ሚና ላይ ያለ ስምንተኛው እስከ ዘጠነኛው ጧት ثم መከተ ቀሊለን ሱብህ ሰግደው ትንሽ ቆዩ እስከመቼ ፀሐይ ብልጭ እስከምትል ያቻለው hatta طلعت الشمس ፀሐይ ብልጭ እስከምትል ስወጣ ብልጭ ስለለ فاجاز حتى عرفته ከዛ በኋላ ጉዟቸውን ቀጠሉ አረፋ እስከሚደርሱ ይያል ነው እዚህ ማከለ ያለ ጉዞ ጉዞ እንዳይመስላችሁ አድካሚ ጉዞ አለ አላያል ባጭሩ ሄዱ አለን ተጓዙ አለ እስከየት አረፋ እስከሚደርሱ ወደ ሙዘሊፋ ሄዱ ማለት አልፈለገም ለምን ታልፎ የሚከል ቦታ ስለሆነ فاجاز ማለት جاز المكان يجوزه جوزا وجوازا صار في ተጓዙ ማለት ነው فاجاز ተጓዙ ማለት ነው አጃዘ ካለ فاجاز ነው ጃወዘ ሙዝደሊፋ ማለት ነው ካሉበት ከሙዝደሊፋ ሙዝደሊፋ ላይ ምንም አልቆሙም ቀጥታ አረፋ ነው ሄዱት አረፋ ማለት ያው የሚታወቅ ትልቅ የተቀደሰ ቦታ ነው ከሐረም ክልል ውጭ ነው ሌሎቹ ከሐረም ክልል ግቢ ናቸው አረፋ የሚባለው ግን ከሐረም ክልል ውጭ ነው ህል ቦታ ነው ያለው طيب ወደዛ ሄዱና አረፋ እስከሚደርሱ ተጓዙ አለን ከዚያስ አረፋ እንደደረሱ فوجد القبه قد ضربت فوجد القبه ቁባዋን አገኟት ድንኳን ጎጆ ቁባ ይመስላል ቁባ አማርኛም ቁባ ነው የመስጊዱ ከላይ የሚደረገው ቁባ ቁባው እንላለን የሚናራውም ከላይ የሚሰራው መጨረሻው ቁባ እንላለን የድንኳኑም ከላይ ቁባው ይባላል ይሄ ግልጽ ነው እና ፈወጀደ ቁበተ ድንኳኑን አገኙ ቀዱሪበት ተመታ እንዳትሉ ዱሪበ እዚህ ፈርቶ ማን ነው ተደርጎ ማለት ነው ነብያች ተብሎ ተዘገኙ አታረፉ ያው ለሐጃጁ ቀድሞ ነው አሁን ቢሆን የሚሰራው ድንኳኑ ያን ጊዜም ለነብያችን አለይሂ ሰላቱ ወሰለም ቀድሞ ሰርተውላቸው ነበር ነው የሚለው እዛ ቀታረፉ hatta اذا زالت الشمس زوالوا ፀሐዋ ዘንበል ስትል አለ hatta اذا زالت ስትዘነበል አሸምሱ ፀሐይ ከመውጫዋ ወደ መግቢያዋ ከመካከለኛ ሰማይ ወደ ፀሐይ መግቢያ ሲጀምር አመረ ቢልቀሷኢ ያችኑ ግመላቸውን አምጡልኛሉ መጣች ፈሩህ له ኮርቻው ምን ተዘጋጀላቸው በፊት ተራግፋ ወይም ደግሞ ኮርቻው ወጥቶ ነበር ማለት ነው እንግዲህ ግመልና ፈረስ በቅሎ የሚባል ነገሮች ልጓም አላቸው ልጓም ስለሚጠቀሙ ሰውየው ሲያርፍ እስከዛ ሳር እንዲበሉ ልጓሙ ይነሳላቸዋል ኳርቻው ይነሳላቸዋል ሲፈለጉ ደግሞ ኳርቻው ይጫናል ልጓሙ እንደጉሙ ይባላል ይጎማል ስለዚህ ፈሩህ ለሰማ ተዘጋጅችላቸው ከላይ መቀመጫው የሚያዘው ገመዱ ምኑ ተዘጋጀ ማለት ነው ከዛ فأتى መጡ بطن الوادي ወደ ሸለቆ ሆዲ በጥነል ዋዲ አሁንም ዋዲ አለ ይሄ አሁን መስጊዱ ያለበት ቦታ መስጊዱ ያለበት ቦታ አካባቢ ላይ ሸለቆ አለ እዛ እንደመጡ ነው የሚለው فخاطب الناس ለሰው ምክር ሰጡ ኹጥባ ተጀመረ ከዚያስ ثم اذن ኢቃማ አደረገ ሙአዚኑ ثم اقام ኢቃማ አደረገ فصلى الظهر ነብያችን ዙህርን ሰገዱ አዛንም ኢቃም ተደርጎ ሱና አልሰገዱም ثم اقام ከዚያ ኢቃማ አደረገ አሁን ሙአዚኑ አዛን ሆተኛ የለም فصلى العصر عصر ሰገዱ ምን ይባላል ይሄ አሰጋገዱ ጀምዕ ይባላል ሰብስቦ መስገድ እንደገና ጀማዓት ተቅዲምም ይባላል ቀድሞ መሰብሰብ ማለት ነው ولم يصلي አልሰገዱም بينهما በዙህርና በአስር መካከል شيئا ምንም አይነት ሱና የሚባል ሶላት አልሰገዱም የዙህርም ያስሩ አስሩስ መስም የለውም የዙህር ሱና አልሰገዱም ቀብሪያም እንደለ ራሱ ያሳይም ثم ركب ከዚያም በኋላ ጋለቡ ከሰገዱ በኋላ ዙህሩን ማዕሱሩንም ለምን እንደሰበሰቡት ሶላቱን አረፋ ላይ ሄደው ረጅም ሳዱ አንድ ያድርጉ እንዲመቻቸው ነው ሀለብ ላይ ወደ ተራራው በሃዛች ቁጥጣቸው ድንጋይ ላይ አይወጡም እዛ ያወጡ መስሏቸው ብዙዎች ይታገራሉ እስከሚጋለጡ ድረስ አንዱ አንዱን ሳበኝ እያለ የተሳሳቡ እዛ ወጥተው ይታያሉ ያ ዝም ብሎ ነው ዋናሽ ነው ከነብዩ አለይሂ ሰላም አልዘለቁም የሚላል እስካልዘለቁ ድረስ ዛም ያደከመን እሳቸው ደረሱበት መድረስ ነው እንደገና አረፋ የሚለው ክልል አለው ወኩሉሃ መውቂፉን ብሎ አረፋ ሁሉ መቆሚያ ነው ሁሉ ቦታ መቆም ይቻላል ብለዋል ብቻ አረፋ የሚባለው ክልል መግባት አለብን ከገባን ተራራ ወጣን ቸም ችግር የለው ፈጃለ በጥነ ዋዲ hatta ተመቅፈው መቋሚያው ቦታ እስከሚደርሱ በመቋሚያው ማስ ላይ ማስላከብሎ ከዛስ አቋቋማቸው እንዴት ነበር ወደ ደቡብ ነው ወደ ሰሜን ነው ወደ የት ነው ዞሩ ፊታቸውን ለሚለው እዛና አለ ፈለበጥና ናቀቲሂ የግመሏን ነው የሚለው ያው ሽንጧን ይመስላል የሚለው እዚህ ጋር አልቀሷ ኢለሰኸራት አደረጉት ወደ ቋጤ ድንጋው ቋጤ ተቀላችሁ ቋጥኝ ወይም ቋጥኝ ይልታል እንደባረጃችሁ ትልቅ ድንጋይ በቀል ድንጋይ ቋጥኝ ይባላል እሱ ወደዛ ዞሯት የግመሏን ሆድ ነው የሚለው ወጀዓለ አደረጉ ሐብለ المشاه የእግረኛውን መንገድ ማለት ነው ወይም ወንጀኛውን የሚጠሩት ነበራቸው ደግሞ በይነይዴ ከዛ ተቅጣጩ አቆቆሻውን በደም ይገባቸው እዛ ቦታው ስትደርሱ ወደ ቂብላ ስትዞሩ በደንብ ይመጣላችሁ እሺ ገለጽነው ነብዩ አለይሂ ሰላቱ ወሰለም አረፋ ላይ እንደቆሙ ገልጫለሁኝ አቋቋማቸው ፊታቸውን ወደ ቂብላ አድርገው የግመሏን ሆዷን ወይም ሽንጧን ወደ ቋጥኞች ድንጋ አዙረው ሐብለል ሙሻህ እንደግሞ በእኔ ለፍለፍታቸው አድርገውታ ነው አሉት ያው አሻዋማ ቦታ ሆኖ ትንሽ ኮረብት ኮረብት ቦታ ከፍ ከፍ ያሉ ቦታዎች ናቸው በዛ ላይ ሰዎች ይሄዱበታል እና ሐብለል ሙሻህ በማባል ይታወቃል እሱን ጥላቸው ወደ ለፍታቸው አድርገውታል የሚለው እዛ ላይ ከመገባበትሽ ምንለው ወጋገን ነገር አለ ወጋገኑ የሚጠፋ ድረስ ማለት ነው መግሪብ አልሰገዱም ፀሐው ግን ገባ حتى اذا غاب القرص የፀሐው ወራውርት እንደራቀ ደፋ ማታው ተጓዙ ነው ግን እንደው ገፍት ተር ፈጠን ሲሆን ነው ማሰረዛም ልጓሟን ሸንቅ አድርገውታል ይለናል ሸነቀ ማለት بمعنى ضم وضيق አጠበቡት ማለት ነው ወቀር ሸነቀ የሳቡት ሲሆን ሲስቡት ይጠባል ግመሏ ራሷ ቀና እንዲልና ሩጫው እንዲቀን ሲያው ለዳ ፍሬ እንደምንይዘው ፍሬ እንደማያዝ ማለት ነው የግመል ፍሬኑ እሱ ነው طيب አዚማም ያው ገመድ hatta ان راسها ራሷ ፍሚዙ ሰዓት ለይሲቡ መውት ረህሊሂ ይላል ይያዘው መውረድ ይባላል እሱ ላይ ጭንቅላት ወደ ላይ ታስከሚመጣ ድረሳ ፈረስ ሆነ ግመስ ሽቅብ ሲያመጣ ወደ መጥቶ ሰው ይዘው በጅምን በየዲህ اليمنى በቀኝ እጃቸው እየጠቀሱ ለህዝቡ አዩሃናስ እናንተ ሰዎች ሆይ አሰኪነ ተሰኪና ማለት ተረጋጉ ተረጋጉ ረጋ ረጋ ያሰኪና አሰኪና እያሉ በእጃችን እናሳዩ ነገር አለ ቀስበል ለማለት አትቸኩል አትፍጠን ለማለት አካሃር ላይ በጣም አትሩጡ ማለት ነው ወኩለማ አታ ሐብለን ሚን الحبال ሐብል ማለት ከፍ ከፍ ያሉ ተራራዎች ማለት ነው ይላል ያው ጀበሉትም የተራራ እሺ ትንንሾቹ ኮረብታዎች ጀበለን ልስ ይችላሉ ግን ያው ሐብለን ነው ኪታብ ያለው ነገር طيب وكلما اتى በመጡ ቁጥር ባለፉ ቁጥር ሐብል من الحبال ከትንንሽ ተራራዎች ባለፉ ቁጥር አርካላህ ቀሊል ከፍታ ከፍታ አያዝም የፈረሶቹ ማለት ነው የግመሎቹ ቋልቁላል ላይ ሲሆን ደግሞ በጣም ያን ያንስልትም ቆልቁ ካረፋ ተነሳውን ተሰዓት ግመሏ ተራራውን እስከምትወጣ ድረስ ለቀቅ ያረጉላታል ሐታ አተል ሙዝደሊፈተ ሙዝደሊፋ እስከሚ ትናንት ከሚና ሲመ አልፈውስ ነበር የሄዱት ሙዝደሊፋን ዛሬ ደግሞ ሊያድሩበት ነው ተመልሰው ሲመጡ ሐታ አተል ሙዝደሊፋ ሙዝደሊፋ እስከሚደርሱና فصلى بها المغرب والعشاء مغربنا عشاء በጀማዓ አንድ ላይ ነው የሚሰገደው ያው እንደ ቅድም እንደ ዙህርና እንደ አስሩ በመጀመሪያው አዛን ይደረጋል ኢቃም ይደረጋል መግሪቡ ይሰገዳል ከዛ ኢቃም ይደረጋል ኢሻ ይሰገዳል ዝም ቢአዛን واحد ወይ ኢቃመተን ይያለ ነው አንድ አዛን ለሁሉም መጀመሪያ ላይ ለእያንዳንዱ አንድ አንድ ኢቃማ ማለት ነው ወለም ይሰብህ بينهما اشياء አሁንም በመግሪብና በኢሻ መካከል ሱና ነገር አልሰገዱም ማለት ከዚያስ ثم ضجع حتى طلع الفجر ጋደም አሉ ተኙ ፈጅር እስከሚፈጅር ድረስ ደክሟቸዋል በጣም وصلى الفجر فجر ሰገዱ የት ሙዝደሊፋ መች يوم የዒድ አስረኛው ቀን ማለት ነው حتى تبين له الصبح ሱብህን ሰግደው ንጋቱ ፈገግ እስከሚል በደንብ ሆኖ ቢአዛን ወኢቃመቲን በአዛንና በኢቃማ ሰገዱ ሱብህን አዛንም ኢቃማ አድርገው ማለት ነው ፀሐይ ወጣ ነገራችን አሁን እንደምትሆን እንደው እንደውም ጨለም እንዳለን የሰገዱት ባይሆን ሶላቱ hatta ተበየነ له الصبح ሰግደው ንጋቱ ግልጽ ሲሆን ثم ركب ነው ከዛ ወጡ حتى اتى المشعر الحرام مشعر الحرام የሚባለው ተራራ ነገር ነው እዛ እስከሚደርሱ فاستقبل القبلة قبلة فدعاه اللهن ለመኑት ወከበረሁ አከበሩት አላቁትም ወሐለለሁ ላኢላሃ ኢላላህ አሉ ማለት ነው ዳዓ ጸሎት ነው ወከበረሁ ወከበር ወላኢላሃ ኢላላህ ወወሐደሁ لا اله الا الله የወሐለለ ተህሊል አደረጉ ማለት ነው ድምጻቸውን ከፍ አደረጉ ማለት ነው አንተ ወይም ወሐደሁ አላህ ብቸኛ አደረጉ በዛ ድምጻቸውን ከፍ በማድረግ ከለም የዘል ዋቂፈን እዛው ሱብሂን ሰግደው መሻረ ሐራም ላይ ከመቆም አልቦዘኑም hatta እሺ ፈደፈዓ ከሙዝደሊፋ አድረው መሻረ ሐራም ላይ ዱዓ አድርገው ፀሐይ ከመውጣቷ በፊት ፈደፈዓ ወጡ قبل ان تطلع الشمس ፀሐይ ሳትወጣ ወደ ሚና ሊሄዱ حتى اتى بطن محسرين በጥነ ሙሐስ ፈከቀሊለን ትንሽ ነካኳት ወይም ሐረከ ቀልን ትንሽ ተንቀሳቀሱ እንደማለት ነው ጉዟቸውን ثم سلك الطريق الوسطى መካከለኛው መንገድ ባዙ ከዛን መጥቶ አየው መካከለ አለቲ ያቺኛ መንገድ ምን ነው ተخرج على الجمرة الكبرى ጠጠር ሞሮራው ሚና ላይ ሞሮራው ቦታው ሶስት ነው طيب ምራው ግን አንድ ነው የሚወረወረው እሱም የመጨረሻውና ትልቁ በመባል ይታወቃል ጀምረተል ኮብራ ትልቁ ማን ነው ጧሪቀል ውስጧን ይዘው መካከለኛዋ መንገድ ይዘው ወጥስከ ጀምረተል ኮብራ ወይም ጀምረተል አቀባ የሚባለው እስከሚደርሱ ሐታታ አልጀምረተ ጠጠር መወረሪያውን አለቲ ያቺ ጠጠር መወረሪያ እንደ ሸጀራ ዛፉ አካባቢ የምትገኘው ይላሉ የድሮ ድሮ ዛፍ ባለበት ሰዓት የሚያወሩን አሁን ላይ አይደለም እና መልክ ፈሪ መጥቶ ካረሱ በኋላ አይደለም ስለዚህ አሁን ላይ የማያሻማ ታቤላ አለ መንገዱ አለ ጽሁፉ አለ በአረበኛው በእንግሊዘኛው በኡርዱ ቋንቋ አለ ምንም ችግር የለም አላያል በዛን ሰዓት ዛፍ ነበረችና ዛፉ አካባቢ ያለችው ጠጠር መወረዳ እስከሚደርሱ ተጓዙ ማለት ነው ከዚህ ምን አደረጉ ፈረማሃ ሳቸው ዛፉ አካባቢ ወረወሯት ማለት ጀመተ ኩብራ ቢሰብዕ ሐሰያት ሰባት ጠጠር ወረወሩ እያንዳንዷ አንድ የሰባቱን አይደለም አንዷን ቢስሚላህ አላሁ አክበር አሁንም ሁለተኛውን ቢስሚላህ አላሁ አክበር ይያሉ ይከብሩ مع كل حصات منها በየሰባቱ ጠጠር ሁሉ ተክቢር ያደርጉ ነበር አለ ጠጠር ሞሮ ለምን አስፈለገ የልጅ ጨዋታ የመሰለ ነገር ነው ሲያውት ለምን አስፈለገ ቢባል አጠቃላይ ይሄ ሀጅ የሚባለው እንቅስቃሴው ከዛ መሄዱ መምጣቱ ምናም ሞሮ ማምን ይሄ ذكر ለዘወጀ ለመዝከር እንዲመጣጠር ወርዶ ዚክር አለ ስንንቀሳቀስ ለበይክ አለ ላለ ذكر አለ በየጠጠሯ ሁሉ ተክብር አድርጉ ነበር ሁሉ ሐሳትን እያንዳንዷ ጠጠር መጠኗ ምን ያክል ነው ከተባለ ሚሳሱል ኸዝፊ በጠጠር በምንወረውራ በጣት የምትወረወር ጠጠር ያክል ነበረች ማለት ትልልቅ ድንጋይ ነሱም ነው አንዳንድ ያላወቁ አለቁ ነውና ጫማቸውን አውቶ የሚወረውሩ አሉ ሲፈልጉም ኃይል የሚጠቀሙ አሉ አይታችሁ ከሆነ ተንደርድረው ሄደው ወደ ኋላ ሄደው ወደፊት አንደደረው ሄደው ጦር እንደሚሰብቅ ሰው በረውሩ ከታስ ከሚቆፋተርና ጅማሃት ከሚቆም ድረሳ በጣም በሚያስቅ መልኩ ማለት ነው ከእንትን ማልፎ እንደዛ አይደለም አላማው እዛ ሰይጣን መምታት አይደለም ሰይጣን ዚክር አይወድም ዚክር እየዘው የንቀሽ ወረወረውኝ ለሱ ኃይላን አንጠቀምም የነቀሽ ምት ነው ምን መታው እንደውም ቀስ ብለን ቢስሚላህ አላህ አክበር ብቻ ጠጠሯን ይዘን እዛ አሁን አለው ገንዳ ውስጥ መግባቷን ማረጋገጥ አለብን እዛ ውስጥ ካልገባሽ መልሰን ሌላ መወርወር አለብን እዛ ውስጥ ማስገባት መቻል ሞክሩ እስከዛ ኢላማ ተማሩ በርቀትም አትወርሩ ጠጋ እያሉ ሰውዬ ወረወረ ወደፊት ነው የሚሄደው እኛ ከኋላ እየመጣ ከኋላ የመጣው እየመጣ ይወረውራ ምን የሚያሻማ ነገር የለውም የኔ ህዝብ አለቀ የኔ ህዝብ ሆነ የሚባለው እዛ ወሩሮ ወደ ኋላ ስለሚመለስ ነው ከፊሉ እመለሳለሁ እኔ ደግሞ ያለው ስንጋጭ ይተላለቃል ህዝቡ ግን ከፊት ያለው እየወረወረ ከሄደ ከኋላ ላይ እየተከተለ ከመጣ خلاص ከፊቱ ግፊ ካለ መቆም አለበት ህዝቡ ባለበት ለቀቅ ሲያደርግ እንደዛው ነው መኪናን ፍሬን ካልተያዘ እኮ ዘህማ ላይ ሩጫ ላይ ያው መጋጨት ነው የሚመጣው ያን እንዳይመጣ የግመሎን አካሄድ ያሳይተው እንዴ ፍሬን መያዝ ማለት ነው የሰውን አሁን ስንት ወታደር አዘጋጅተው ይሄን የማይገባውን ባላገር ቀስ ይያሉ እንዲቆም እያደረጉ እየከፈቱ ያው የግድ እያሰሩ እንገኛለን ማለት ነው አላ ይያል እዛ እንደደረሱ ሰባት ጊዜ ወረወሩ ከጠጠሯ ሁሉ ጋር تكبيرة ነበረ ጠጠሯም ትንሽ ናት ረማ ምን በጥን الوادي ሸለቆ ላይ ሆነው ወደ ላይ ወረወሩት እያለ ነው ረማ ወሮራ ምን በጥን الوادي ከሸለቆ ሆድ ላይ መካከል ላይ ሆነው ማለት ነው ይሄ መሬት ላይ ሆነው ይወረውር ለነበረው ነው አሁን ላይ ኩብር ላይ ሁሉ አለ ثم انصرف الى المنحر ጠጠራቸውን ከወረወሩ በኋላ ወዴት ሄዱ ወደ ማረጃው ቦታ የሚከደው እዛ አካባቢ ማረጃ የሚባል አለ ያው ሙተመ የሆነ ሐጅና ዑምራ ሰው ያርዳል እዛ ቦታ ፈነሐረ አረዱ ካረዱ በኋላስ ثم ركب رسول الله صلى الله عليه وسلم ነብያችን ጋለው መቼ እዛው የአስረኛው ቀን ነው የሚነግረን ሄዱ ወዴት ፈአፋዶ الى البيت ወደ ቤቱላህ ሄዱ እኛ አሁን ጠጠር ወሩረን የሚያርደው አርዶ ከደከመው ራሱን ተላይቶ እዛው ይውላል እሳቸው ግን የዛኑ ቀን ሚና አልቆዩም ሄዱ በይቱላህ እዚህ ጋር ሁለት ነገር ነው ያለው ቀጣ መሄዱ የውስና ነው ጥሩ ነው ውሎ አድሮ ሚና የሚታደረውን ሌሊቶች ሁሉ ጨርሶ መሄድም ይቻላል ለምን ጠጠር ከወረወሩ የሚታረደውን ካረዱ ከዛ ጸጉራሽ ይላጫሉ ይሄን ካደረጉ በኋላ ሽቶ መቀባት ልብስ መቀየር ወዘተ ይቻላል ባልና ሚስት አይቻልም ሰመች ሐረም ሄደው ጠጠር እስከሚወረውሩ ድረስ አይቻልም ስለዚህ የመጀመሪያ ፈችሉታል ይሄን ከዛ ሄደው ጧፍ ካደረጉ የመጨረሻ ፈች መፈታት አሁን ነብዩ አለይሂ ሰላቱ ወሰለም የመጀመሪያውን ፍች አርደው ምናምን ከተላጩ በኋላ ፋፋዶ ኢለ ቤቲ ወደ ቤቱላህ ሄዱና ፈሰላ ዘው መካ ሰገዱ ዙህራ ዙህርን ሰግደዋል እስከ ዙህራ ያዘገይ ተጠርወሩ አርደው ተላጭተው ከዛ ወደ መካ ሄደው አድርገው ሰባት ጊዜ ይሰግዳሉ رواه مسلم مطولا በረጅም ሙስሊም ዘኛ ገና ነው እያ እዚህ ሐዲስ ላይ እንግዲህ በርካታ የሐጅ አፈጻጸም በዝርዝር ተቀምጠውልናል እዚህ ውስጥ የተሰሩትን ሁሉ መስራት አለብን የቀሩ ካሉ የቀሩትን ደግሞ እናሟላቸዋለን ሰዓቱ በጣም ሄዷል ለዛሬ ዝናቆማል ነበረው መቆ መቆራረጥ እንግዲህ የቴክኒክ ችግር ነው ይቅርታን ጠይቃለሁ ሰላም ዐላ አለይሂ ወሰላሙ አለይኩም ወራህመቱላሂ ወበረካቱ